ገለምሶ ከተማ ውስጥ የሚኖሩ ትልቅ ባለሀብት አማራ የብሔር አማራ ተወላጅ የነበሩ አቶ በለው ወርቅነህ የተባሉ እና እንዲሁም በሳቸው group ውስጥ ዘጠኝ ሰዎች ያሉበት group በአውሰይድ ወንዝ ዳር ባህር ውስጥ ታርደው የተጣሉበት ሁኔታ ነበረ በኦነግ ኃይሎች። ቀጣይ ደግሞ በዳሮ ለቡ ወረዳ ውስጥ ዳሮ አቦና አካባቢ ከሚጨታ ከተማ አለፍ ብሎ የሚተጋይ ቀበሌ ውስጥ እንዲሁ አስራ አንድ አቶ ጌታቸው የሚባሉ ከነ ቤተሰባቸው አስራ አንድ ቤተሰብ ትጥቅና ስንቅ ታቀብላለህ፣ ታመላልሳለህ ለአርባ ጉጉ ነፍጠኞች ተብለው የታረዱ አሉ። እንዲሁም ሶስተኛ ደረጃ የምጠቅስልህ በወፊ ራብሸዲ ቀበሌ ላይ ወፊ ከተማ ራብሸዲ ቀበሌ አካባቢ ላይ ሰባት አድማጮቻችን እያዳመጣችሁት ያላችሁት የአማርኛ ፕሮግራም ዘወትር እንግዲህ እሁድ የምናቀርበው ነው። አሁን አምስት ሰዓት አካባቢ እንገኛለን። እስቲ በፔሩ በሊባኖስ የተፈጸመውን ቤይሩት ውስጥ በአሰሪዋ ስትደበደብ በቴሌቪዥን የታየችው የኢትዮጵያ ህይወት ኢትዮጵያዊት ህይወት አለፈ በሚል ሰሞኑን እንግዲህ አነጋጋሪ የሆነ ነበረ። ሰሞን ቪኦኤ የዘገበው ነው። ሰሞኑን በዩቱብ በተሰራጨው የቴሌቪዥን ዜና አሰሪዋ ቤሩት ከሚገኙ የኢትዮጵያ ቆንስል ጽህፈት ቤት ደጃፍ በአሰቃቂ ሁኔታ እያንገላታና በግድ እየጎተተ ወደ መኪና ሲያስገባት የታየችው አለም ደቻሳ በትላንትናው ማለትም ባለፈው ቀን ህይወቱ አልፏል። ስለዚህ የተሰጠውን interview የመሳሰሉትን ነው እንግዲህ እስቲ እናንተም ይሄንን በዚህ ጉዳይ ላይ ምን እንደምትሉ አዳምጠን አብረን እንወያይበት። አካባቢ እንዲሁ ኦህዴድም ቆንጅት በተጨማሪ የሆነ ጥያቄ ሰሞኑን በተለያዩ መመሪያ አስተላልፎ ነበረ እንደመጣ ተመለከተ ነው ስታጣር ለእሱም ተመሳሳይ ከኦነግ ጋር ተመሳሳይ የሆነ ምላሽ ነበር የሰጡት። እናንተ እነማን ናችሁ? ትጥቃችንን አንፈታም አይነት ነገር ምላሽ ሰጥተውት ነበር። ትክክለኛው መንግስት እንደ መንግስት ተዋቅሮ በሁለት እግሩ ቆሞ ማለት ነው። ሁኔታውን እያጣራሁ ነበር። በጣም አሳዛኝ ነው። አጣሩና ነገሩን የሚሉ አድማጮቻችንም ነበሩ። ጥሩ ዜና የለንም። የሚሰማው ሰሞኑን በሊባኖስ ዋና ከተማ በቤይሩት የኢትዮጵያ ቆንስላ ጽህፈት ቤት ደጃፍ ላይ አንዲት ኢትዮጵያዊት ሰራተኛ ባሰሪዋ እየተጎተተች ጸጉሯን ይዞ እያንገላታ ወደ መኪና ሲያስገባት ሲታገላት የሚሰማ የስቃይ ድምፅ ነው። እምቢ አልገባም፣ ወይኔ ወይኔ ትላለች። ከአረብኛ እንዳስተረጎም ነውም ዝም በይ ተዋት እንጂ ብትደበድባት ምን ትጠቀማለህ? አልተዋትም ህሊና የሻ አይለኝም የሚል ድምፅ ዙሪያዋን ከከበቧት ወንዶች ይሰማል። ሁኔታዋን ጠይቁ ብላችሁ ብዙዎች አሳስባችሁናል። ዛሬ ረፋዱ ላይ የባሰ ዜና ነው ያገኘ ነው። ከኢትዮጵያ ቆንስላ ጽህፈት ቤት አቶ አሳምነው ደበላ ልጅቷ በነበረችበት ሆስፒታል ራሷን ገላለች ብለውናል። ፖሊስ መጥቶ ልጅቷን ወደ ሕክምና እንድትሄድ ተደርጎ ሕክምና ሄደች። ሕክምና ሄዳ እዛም እኛም ስን የተመላለስን ስንጠይቅ ነበረ። ዛሬ ፖሊስ ጋር ሄደን ስንሰማ ልጅቷ ሞታለች ብለው ነገሩ። ሞታለች እንዴ? ሞታለች አዎ እንደዛ ተብሎ ነው አሁን እንግዲህ የተነገረን። የአእምሮ ሕክምና ራሷ ላይ ነበረች እና ራሷን አነቀች ነው የሚሉን። እኛም እዛ ቆይተን ነው አሁን በጣም የሚያሳዝን ነገር እና አሁን መምጣቴ ነው መንገድ ከመንገድ አሁን መምጣቴ ነው ራሱ በጣም የሚያሳዝን ነው። ከዛ ሆስፒታል ውስጥ ነው ይሄ ነገር የሆነው። የአእምሮ ሕክምና የአእምሮ ሕክምና ሆስፒታል ውስጥ ነው ልጅቷ ደህና ነበረች። የሶስት ልጆች እናት ናት እና ቅዳሜ እዛው ነው የዋል ነው በሰላም አነጋግራን ሰሞኑ ስንጠይቃት ነው የነበር ነው እና ወደ አገርሽ ትመለሻለሽ ድነሻል ብለን ስናነጋግራት ነበረ ነው የሚለኝ ዶክተሩ። እና ትላንትና ሌሊት አስር ሰዓት ላይ ተኝታ ነበር አሉ። አስራ አንድ ሰዓትም ላይ ተኝታ ነበር አሉ። አስራ ሁለት ሰዓት ላይ ስንሄድ መስኮት ላይ ራሷን ሰቅላ አገኘናት ነው የሚሉ ዶክተሮቹ። እና በጣም የሚያሳዝን ነው። በጣም ሁላችንም አዝነናል። በጣም የሚያሳዝን ሁኔታ ነው። በጣም ይሄ ይሄ ነው ብዬ ለመናገርም ይከብደኛል። የአእምሮ ሐኪም ቤት የታወቀ ሐኪም ቤት ነው። የመኖክሴዎች የካቶሊክ ሐኪም ቤት ውስጥ ነው እና ብዙ ልጆቻችን እዛ ታክሞ የዳኑበት ሐኪም ቤት ነው የመነኩሴዎች ሐኪም ቤት ሌላ ቦታ እንኳን አይደለም። እና በጣም ሁላችንም ይኸው አሁን ዛሬ እዛ ነው የዋልነው እና እንቆቅልሽ ነው በአጠቃላይ እንቆቅልሽ ነው የሆነብኝ። መቼ ነው የመጨረሻ ቀን ያዩት የነበረው? አቶ አሳምነው እኔ ቅዳሜ ቀኑን ሙሉ እዛ ነው የዋልኩና በቀደም ደግሞ ከካሪታስ እህታችን እዛው ነው የዋለችው። ማነው ሰኞ ዕለት እሑድ ሰኞ ዕለት አይሳት አለኝ እና ይሄ ነው እንግዲህ። ትላንትናም ወደ ሆስፒታሉ ሄጄ ነበረ የነበረና ሰላም እንደሆነች ነው። እዛ አልገባሁም። ሌላ ልጅ ታማ እዛው ለማስገባት ሄጄ ነበረ። ሰላም ናት ነው ያሉ። እስከ ትናንትና ግን ደህና ነበረች። አዎ ደህና ነበረች። አዎ እስከ ትላንትና። ዛሬ ትላንትና ሌሊት አስራ ሁለት ሰዓት አካባቢ ነው ህይወታ ያለፈ ነው አሁን ምን ቤተሰቧ ወዴት እንዳለስ የሚታወቅ ነገር ይኖራል እንዴ? እንግዲህ ቤተሰቦቿ እየጠያየቅን ነው። ቆንጂት ምን ያግ ነው? ልጅቷም ራሱ በሱዳን በኩል ነው የመጣች ነው የሚባለው። ከዚህ ያው በህጋዊ መንገድ ተከልክሏል። የህግ protection ስለሌላቸው እና ገና ስምምነት ለማድረግ ነበረ በእኛ በኩል እየተደረገ ያለው ለመሆኑ እንዴት ነው እናንተ ኤምባሲ ደጃፍ ላይ ይዟት የመጣው የሚለውንና በዚያ ካለው ማህበረሰብ አባላትም ወደ ቆንስላ ጽህፈት ቤቱ ሄደን ለምን አልደረሳችሁላትም ብለን ብሶታችንን አሰምተናል ያሉን አሉ። እንዴት ልታስጥሏት አልቻላችሁም የሚለውን አቶ አሳምነውን ጠይቄያቸዋለሁ። የአእምሮ ችግር ስለነበረባት ወደ ኢትዮጵያ እንድትመለስ የሚል ነው አሰሪዋ ይዞ ሲመጣ የለም ሐኪም ቤት መታከም አለባት፣ ወደ ኢትዮጵያ እየታመመች መሄድ የለባትም ነው። በዛው መሰረት ወደ ሐኪም ቤት ለመው እንድትወስዳት ብለን እንትን ከተደረገ በኋላ መኪና ውስጥ አልገባም ብላ ስታስቸግርና ግርግር ለመ ሲፈጠር ፖሊስ ጠራን በአስቸኳይ ይሄ ነገር በግዴታ ልጅቷን ትን መሄድ የለባትም ብለን ገብተን ወርደን ልጅቷን ለብቻ ያዝን። ግን ለምን አልወረዳችሁም ነው የሚሉት እነዚህ። no no እኔ ቢሮ ነበርኩ። ከቢሮ ሰምቼ ነው እንግዲህ ምን በደቂቃ ውስጥ መቼም ሰው ውጭ ነው ከበራችን ወጣ ብሎ ሰዎች ሊሉ ይችላሉ ያልመሰላቸውን ነገር እኛ ስንት ነገሮችን እዚህ እንሰራ የለ እንዴ! እንዴት መውረድ የሚባለው እናንተ ጋር ይዟት በመጣ ጊዜ ሁኔታዋ እንዴት ነበረ? ወርጄ አይቼ ነበረ እና ምንም አግባባናት እና ትታከሚያለሽ የኢትዮጵያ መመለስ አልፈልግም፣ መስራት ነው የምፈልገው አለች። መጀመሪያ መታከም ያስፈልግሻል። ግን አቶ አሳምነው ስማቸውን ሊገልጹልኝ እንኳን አልፈለጉም። ግን የማህበረሰብ አባላት ነን፣ እዛ ነዋሪ ነን ያለች ሴት እናንተ ወርዳችሁ ልጅቷን ከዚህ ከትግልና ከድብደባና በኃይል ከመወሰድ ልታድኗት እንዴት አልቻላችሁም? ደጃፋችሁ ላይ ማን ነው ይዟት የሄደ? ፖሊስ አይደለ እንዴ? የእኛ የስራ ባልደረቦች ሌላ አክሲደንት የነበረ ሰው ገላለች የተባለት ኢትዮጵያዊት ጋር ሄደው እዛ ነው ያሉ አብዛኞቹ ሾክ የሚያደርግ እኔና እኔ ብቻ ነበርኩ። እኔ ነኝ የወረድኩና መጨረሻም ፖሊስ አስቸኳይ ፖሊስ ጠርቼ ነው ይሄ ነገር እንትን የሆነው እንጂ እንግዲህ በደቂቃ ውስጥ ቢሮ ነው ያለው። ዘልዬ የመሄዱን አላየውም። ካየው በኋላ ነው ወርጄው ነገሩ እንዲቆምና የተደረገው ፖሊስ መጥቶ ወደ ሐኪም ቤት እንዲህ እንድትሄድ የተደረገው። አስከሬኗ አሁንም በሆስፒታል ነው ያለው። አዎ ዛሬ ሌሊት እኮ ነው። ዛሬ ሌሊት ሊነጋጋ ሲል አስራ አንድ ሰዓት ላይ ሁሉ ሰላም ነበረች። አስራ ሁለት ሰዓት ላይ ነው ህይወቷ ያለፈ ነው የሚሉን። አሁን እኮ እዛ ውዬ ነው ሁኔታውን ከዶክተሮች እንትን የምናደርገው እንግዲህ ያለው አንደኛ እኛም ወደ ውጭ ጉዳይ እዚህ ያለው ውጭ ጉዳይ ምንድን ነው የአሟሟቷ ሁኔታ ቀደም ብሎ ያውቃሉ። ይሄ ምን መደረግ አለበት በሚለው ላይ እንግዲህ አሁን አሁን ወደዛም እየሄድን ነው እያመለከትን ነው። ቀደም ብሎ ያገኘኋት የቤይሩት ነዋሪ ብሶቷ ስለ ልጅቱ መንገላታትና መደብደብና ስቃይ እንጂ ሕይወቷ የማለፉን ዜና አልሰማችም ነበር። ሰምታ ይሆን አሁን ብዬ ደውያለሁ። ሰምተዋል። አርፋለች። አንቃ ሞታለች። ሞታለች አሏችሁ? ራሷን አንቃለች ልጅቷ። ማንኛዋ ነች ልጅቷ? የሆነች የእኛ ቤት ልጅ አለች እንትን ብላ ምንድን ነው አረጋግጣ እንድትነግረኝ ደውዬላት ነበር። ሞታለች፣ ራሷን አንቃ አሉ። እሺ በእናትሽ ኢትዮጵያ እንኳን ኢትዮጵያ መሄድ መሄድ አትፈልግም መሰለኝ ልጅቷ በራሴ ማለት ነው ምልሽ የኢትዮጵያ የራሱ የኢትዮጵያ ችግር ራሱ ሰው ወደ ሀገር እንዲገባ የሚያደርግ ነገር የለ። እዚህ ሀገር አትኖሪ ነገር ያለው ነገር ብቻ ግን እንዲህ እንደሆነን ዘመናችን ያልቃል። በሰው ሀገር እንጂ አሁን የምትተርፍረች ራሷን አንቃ መግደል ማለት ምን ማለት ነው? የልጆች እናት ናት አሉ። ደግሞ ልጆችም አሏት አሉ። አዎ በሉ እግዚአብሔር ያጽናችሁ። ውስጥ ኢየሱስ ስምሽ በቃ ቆንጅቶች። ይህችው የቤይሩት ነዋሪ ቀደም ብሎ ልጅቱ ሕይወቷ ማለፉን ከመስማቷ በፊት የተናገረችውን ባጭሩ እናሰማችሁ። በኢንተርኔት ተለቆ አየን። በሆነው ነገር በጣም በጣም ተናደድን። እንዴት በኤምባሲ በራፍ ላይ የሚለውን ነገር ልንጠይቃቸው ሄድን። ሰኞ ዕለት ሄድን፣ አናግረናቸው የሰጡን መልስ አንደኛ ነገር በቂ ሰው ኃይል የለንም ካለው ችግር አኳያ እዚህ ሀገር ከሚደርሰው በደል አኳያ በቂ ኃይል የለንም ብለው ነው ያሉን። እንደዛም ሆኖ ግን ለእኛ በቂ መልስ አይደለም። መንግስት ስለኛ የሚለው ነገር ምንድን ነው? እዚህ ሀገር ብዙ ነገሮች ይፈጠራሉ ከዚች ልጅ ባለፈ ነገር እና ታች ወርዶ ሊሰራ የሚችል ሰው ማን ነው? የሴት ልጅን ቢያንስ በመኪና ውስጥ ሲያስገቡ ካያ እሷን ሲያስገቡ ካያቿት በጣም በሚያሳዝን መንገድ ነው የገባችው። ልክ ነው፣ ልክ አልፈልግም እያለች እየጮኸች እግሯን እያጠፉ ነበር የሚያስገቧት። መሬት ላይ ወድቃ ጸጉሯን እየነጩ ነበር የሚያስገቧት። ይህ ይሆን ይህ ነገር ግን ሲሆን በጣም የሚያን የተናደድነው ነገር ከቆንጽላ ጽህፈት ቤቱ ወርደው በመሀል ገብተው ኖ ይሄንን ነገር ማስቆም መቻል ነበረባቸው። ምን አሉ እነሱ? ማናቸው ያናገራችኋቸው የነበሩት? አቶ አሳምነውና ወይዘሪት የሽን ነው ያናገር ናቸው። እኛ መንግስት አይፈቅድልንም ይሄንን ነገር ብለው ነው ያሉን። የሊባኖስ መንግስት ወርደን አዎ ወርደን ከእነሱ ጋር በዚህ ነገር ግብ ግብ መፍጠር አንችልም። እኛ ዲፕሎማቲ ነን በዚህ ነገር ውስጥ መግባት አንችልም፣ ከነሱ አንድ ፖሊስ ከነሱ ሀገር ለማንኛውም ኤምባሲ እንዳለው ብለን ጠይቀን እስካሁን ድረስ አልተሰጠንም ብለውን አሉን። ለእኛ ግን ይሄ አሳማኝ ምክንያት አይደለም። ልጅቷን እንደዛ ሲያደርጓት ቢያንስ ወርደው ልጅቷን ወስደው ወደ ቆንጽላ ጽህፈት ቤት ውስጥ አስገብተው ነገሮችን ማረጋጋት ይችሉ ነበር። ይህንን ዘገባ ካጠናቀርን በኋላ ደግሞ የዝግጅት ክፍላችን የዚች ልጅ የመጨረሻ ሁኔታ ምን እንደነበረ ለማጣራት እንደገና ወደ ቤይሩት ደውለን ነበረ። እስኪ አንድ ሰው ያገኘናቸዋሉ ከማህበረሰብ አስተባባሪ እንስማ። የልጅቷ መጀመሪያ ስሟ አለም አለም ደቻሳ ነው የምትባለው። የተረበሸ ስሜት የተሰማት ቤት ስትቀይር ነው ከዛ በኋላ ያው ወደ ሐኪም ቤት ምናምን ሊወስዳት ሞከረ። ሊያሳፍራት ፈለገ። ወደ ሀገሯ መሳፈር አልፈለገችም። በዛን ሰዓት ወደ ቆንስላ እንደገና ይዟት ሲመጣና ግን ወደ ቆንስላ ቢሮ ይዟት አልገባም። ራሱ ብቻ ወደ ላይ መጥቶ እንደዚህ እንደዚህ ሁኛለሁ ምን ላደርጋት የሚል ጥያቄ ነው የጠየቀው። በዛ ሰዓት ሐኪም ቤት እንዲወስዳት እንደዚህ አእምሯቸው የሚነካ ልጆች የሚታከምበት ሐኪም ቤት ማለት ነው በዛ መካከል ላይ ወደ መኪና ግቢ አትግቢ ሲባል ነው እንግዲህ ያ ቪዲዮ የተቀረጸው ማለት ነው። ችግሯ ያው ወደ ልጆቿ መሄድ ገንዘብ ተበድራ ስለመጣች ምናምን መስራት ነው የምትፈልገው። እንግዲህ ስለተጣላች ነው መሄድ ነው የማትፈልገው ትልቁ ችግሯ። የጥሉ አይነት መነሻው እንግዲህ የምትለው ከቤት ቤት ሊቀይሯት ሲሉ እንዳልፈለገች እና ጥሩ ቤት እንዳልሆነ ነው። አሀ ድሮ ከነበረችበት ቤት ይሄ አሁን በመኪና አስገድዶ የሚያሳፍራት ሰውዬ ያየ ነው ሌላ ቦታ ሊወስዳት ፈለገ። አንቺን አነጋግራሽ ነበረ? አዎ ሆስፒታል ልሁና። አዎ አዎ ደህና ነበረች ስትታይ፣ እንግዲህ በጣም normal ነው የምትመስለው። የተፈጠረው ችግር ይሄ እንደሆነ እና ያው እንደ ደበደባት እንደ ጎተታት ምናምን ነገረችን። ያለውን ነገር ነገርናት። መልካም ነገር ከዚህ በኋላ እንዳለ አበረታተናት። በጣም ደህና ሆና ሁኔታ ላይ ነው የነበረችው። ግን ከዛ በፊትም ይደበድባት ነበር ወይንስ እዚሁ መኪና ላይ የደበደባትን ነው የገለጸችልሽ። ከዛ በፊት ብዙ ልጅቷን እንደዚህ አይነት ነገር እንትን ሪመምበር እንድታደርግ አልፈለግንም። የሚያጽናናትን ነገር ነበር የምንጠይቃት። ያው ቤት ልትቀይር ስትል የተደረሰባትን ነገር ነው የነገረች። እናንተ ስታዩዋት ወይንም ሐኪሟም አእምሯ የታወከ ነው ብለው ነበር። መረበሽ ነበረበት እንጂ ደህና። አሁን ሐኪሟም ራሱ ዛሬ እንዳናገር ነው በጣም ለውጥ አሳይታው እንደ ልትሳፈር እንደምትችል ሁሉ ነግሯት በደንብ እንደተነጋገሩ ነበር የነገረ። መጨረሻ የተወሰደው ውሳኔ ወደ ኢትዮጵያ እንደምትመለስ ነበር። አዎ፣ ግን ገና ካሪታስ ከዚህ በፊት የምትሰራ ልጅ ቤቲ ደግሞ አግኝታት በጣም አጽናንታት መመለስ ሁሉ እንደማ ካልፈለገች ሌላ እድሎች እንዳሏት አስረድታት ነበር የመጣችው። እንግዲህ ትላንት ቆንጂትን አገናኝሻለሁ ታናግሪያት አገናኛት እኮ ሁለት ሰዓት ቀጥሪያት እዛ የሄድኩኝ ነበረ እንደዚህ አይነቱ ነገር ተፈጥሮ ከዛ በኋላ በቃ ሁላችንም ተነጋገጥንና አሁን እንግዲህ አስከሬኗ ምንድን ነው ወደ ሀገር ነው የሚጫነው? አዎ እንግዲህ ያሉት ነገሮች አሁን ቆንስላውም ይህንን ጉዳይ መክሰስ ይፈልጋል። ለምን የሆነውን አጠቃላይ ነገር ይህን ነገር ፕሮሰሶቹ ካለቁ በኋላ ላካለች ወደ ሀገር። ቆንሲላው ማንን ነው የሚከሰው? ይሄ ያመጣውን ሰውዬ ያመጣውንም የሀገሪቱንም መንግስት ያለውን ህግ አንዳንድ ነገሮችን አዎ ያመለክታል ለመንግስት ይሄን እንዴት አወቅሽ አንቺ? ቆንሲላ ውስጥ የሚሰሩ ሰዎች ገልጸውልሽ ነው? አዎ አብረን ነበረን እኮ ይህን ነገር አብረን ሁላችንም እየተከታተል ነው ነበር። እሺ መሰረት፣ ስለ ትብብርሽ አመሰግናለሁ። እሺ አመሰግናለሁ። አድማጮቻችን እየተከታተላችሁት የነበረው እንግዲህ ቪኦኤ የአማርኛ ፕሮግራም የዘገበውን የአለም ደቻሳን ሁኔታ ነው። እንግዲህ በተለይ በኢንተርኔት ወይም በድረ ገጾች ተዘዋውራችሁ ካያችሁት በእሷ ላይ እንዴት አይነት በደል እንደነበረ ለማየትና ምንም አንዳንዴም እንደውም ለመጨረስም በጣም ያስቸግራል። አይቶ ለመጨረስ በጣም ነው የሚያሳዝነው። እስከ መቼ እኛ ኢትዮጵያውያኖች እንደዚህ እንሆናለን? እንግዲህ የሁላችንም ጥያቄ ይሆናል። ምክንያቱም በሊቢያ፣ በሊባኖስ፣ በሳውዲ አረቢያ፣ በተለያዩ የአረብ አገሮች የሚደርስብን ግፍና በደል ቀላል አይደለም። በተለይ በሴት እህቶቻችን በወንዶችም ላይ ጭምር። ባለፈው በዘገብናቸው ከሊቢያ የመጡ ወገኖቻችን በነገሩን መሰረት ወይም ደግሞ አብዛኛው ጣሊያን ያለ ህዝብ በአብዛኛው ወጣቱ በዛ በኩል አቋርጦ የመጣ በመሆኑ ስደት ምን እንደሆነ ያውቃል። በስደት ላይ ምን እንደተፈጠረም ያውቃል። ለምንም እንደተሰደደ ያውቃል። እዚህም ምን እየገጠመው እንዳለ ያውቃል። እርግጥ ከአረብ ሀገሮች ለየት ባለ መልኩ እኛ እዚህ ያለን ሰዎች ጥሩ ኑሮ እንኖራለን ብለን ማሰብ እንችል ይሆናል። ግን እዚህም ቢሆን በጣም አስቸጋሪና ወጣ ውረድ ያለበት ነው የጣሊያን የስደት ኑሮ። በጣሊያን በኩልም የሚደረገው የተለያዩ ሁኔታዎች ሁላችንንም ያሳዝነናል ግን እንዲህ አይነት አሟሟት ግን በጣም ያሳዝናል። እንደዛ እየተጎተተች ሁላችሁም ልታዩት ይገባል። ምክንያቱም ወገን እንደዛ ሲደረግ አንድ የሆነ ነገር ይሰማናል። ሁላችንም ማየት አለብን። ሁላችንም በዛ ነገር በዛ ዙሪያ ላይ እንዲሰማን ያስፈልጋል። ምክንያቱም ለምን ለምን ለምን ለምን ለምን ለምን እንደዛ ሆነች? በማጉለት በእኛ ወይስ በአስተዳደር ጉለት? እስከ መቼስ? ስለዚህ ይሄንን ነገር አይተን አንብተን ብቻ አይደለም የምናበቃው። ስንሰማ እናነባለን፣ ስናይ እናነባለን፣ በጉዞ ላይ እናነባለን፣ በተለያየ መልኩ እንባችንን እናፈሳለን። ግን እንባችንን የምናቆምበት እንዴት የሚለውን ግን መነጋገር ያስፈልጋል። ይህ ሰው አሁን ታስሮ ተፈቷል። ማለትም ለጥያቄ ቀርቦ ነበር ከዛ በኋላ ለቀውታል። በዛ በሚገኘው የኢትዮጵያ ኤምባሲ በኩል ክትትል ይደረጋል አይደረግም? ይህንን መናገር አስቸጋሪ ነው። ምክንያቱም በዛ አካባቢ አይደለንም ያለ ነው። በፌስቡክ ላይ ሰውየውንና እሷን በግጥም አድርገው ጽፈው አይታችሁታል። አሊ ማፎዝ ይባላል ይህ ሰው እና እንዴት አድርጎ እንደሚደበድባትም ያሳያል። በዛ በሊባኖስ የሚገኝ የሴቶችን ግፍና በደል የሚቃወም ይህንን ጉዳይ ከወጣ በኋላ እየተከታተለበት እንደሆነም ይነገራል። በዚህ በጣሊያኑ ጋዜጣ በጣሊያን በተጻፈው ጋዜጣ ላይ በጻፉት ጋዜጣቸው ላይም በትክክል ፊልሙንም አብረው አስቀምጠውታል። ዓለምን ከኤምባሲው ፊት ለፊት እንዴት አድርጎ እንደሚጎትታትና አሁንም ቪኦኤ እንደዘገበው ድምጿን እንዴት እንደምትሰሙት ታይዋታላችሁ። እንዴት እንደሚጎትታ ሳር ላይ ወርቃ ነበር። ከሳር ላይ ነው አንስቶ እየጎተተ ወደ መኪና የሚያስገባት የነበረው። ይህ ነገር የተፈጸመው እንግዲህ በፊት ነው። ከሁለት ሳምንት በኋላ ነው አለም ህይወቷ ያለፈው። እውነት በአንሶላ ራሷን ገላለች አልገደለችም የሚለውን እንግዲህ በኋላ ነው የምናየው። ለዛ ግን ያበቃት ምንድን ነው? ይህንን ፊልም ያሳዩት ወይም ደግሞ የተቀረጸው ነገር የተለጠፈው ከሁለት ሳምንት በኋላ ነው። ሆስፒታል ነበረች፣ በሕክምና ላይ ነበረች። ወደ ሀገሯ እንግዲህ አሁን የሰማችሁት እሳቸው እንደገለጹት እዚህም እንደተጻፈው ከሆነ ወደ አገሯ መመለስ ትፈልጋለች ነው የሚለው የአእምሮ ጭንቀት አለባት የሚለውን አሁን ከተዘገበው ሰማን እንጂ እዚህ በተጻፈው ላይ ድብደባና በተደጋጋሚ እንደምትደበደብ እንደሚደበድባት እንደነበር ነው በዚህ በጣሊያንኛው ጋዜጣ ላይ የተጻፈው። ስለዚህ ሰውየው አሁን ተጠይቆ ተፈቷል። እሺ ምን እንላለን? ምን ይሰማናል? በዚህ ዙሪያ አስተያየት ለመስጠት ለምትፈልጉ ዘጠኝ አስራ ሰባት 50 ላይ እንገኛለን። ምንም ቃል ምንም አይነት ሁኔታ አይመልሰውም። ምክንያቱም የዝች እህት የመጀመሪያ ወይም ደግሞ እንዲህ ተቀርጾ አየነው እንጂ ብዙ እህቶቻችን ብዙ ወንድሞቻችን የት እንደደረሱ አይታወቅበትም። ስለዚህ በአረብ ሀገር ያሉ ወገኖቻችን አሁንም እየተሰቃዩበት ነው። በፌስቡክ አይታችሁ ከሆነ ወደ መቶ ሀያ ስምንት ሰዎች ተፈቱ ከሊባኖስ እስር ቤት በድብቅ ሲገረፉ ሲደበደቡ የነበሩ የሚል ይተለጠፋል። አይናቸው አብጦ አንደኛው እንደውም አንደኛው አይኑ ጠፍቷል ይላል። ሌላው ደግሞ በጣም ተጎድቶ ሕክምና ያስፈልገዋል ይላል። መፈታታቸው በአንድ በኩል ሲያስደስት፣ ግን ስቃያቸው ስለዚህ አገራችንም ተሰቃይተናል፣ ውጭም ተሰቃይተናል፣ በስደት ላይም ተሰቃይተናል፣ በአረቦችም እየተሰቃየን ለሽያጭም በቅተናል። ስለዚህ ሁላችንም ለምን ለምንድን ነው መቼ ነው ስደትስ የሚያበቃው? በወገኖቻችንስ ላይ መቼ ነው ይህ ሁሉ ግፍና በደል ሊያቆም የሚችለው? እንዲሁ እዚህ ሆነን ወገኖቻችንን አትምጡ፣ አትሰደዱ፣ አትሂዱ ማለት እንፈልግ ይሆናል። ግን አንዳንድ ጊዜ አያስችለንም። ምክንያቱም እኛ በምንልከው፣ እኛ በምናደርገው፣ እኛ በምንሰራው እዛ ያለ ሰው ሊያዳምጠን አይችልም። ስለዚህ እሱም መሰደድን ይፈልጋል። በዛ ብቻ አይደለም፣ በሀገር ውስጥ ባለው ሁኔታ መማር፣ መሻሻል፣ ራሱን ማቆም ባለመቻሉም ይሰደዳል። እናቱም ወይም አባቱም ወይም ወገኑ ትንሽ ገንዘብ ያለው የራሱን ያንን አጠራቅሞ ልጁ እንዲያልፍለት ይሰደዋል። ወደ መሬት ሳይደርስም በዛውም የሞቱ ብዙ አሉ፣ ብዙ ወገኖቻችን። ስለዚህ ይሄን ነገር እንዴት ነው ማስቆም የሚቻለው? እስከ መቼ ነው ግፍ? እስከ መቼ ነው ዝም ብለን ብቻ እንባችንን አፍስሰን ወይ ወይ ብለን ብቻ ምንተው? ለጊዜው አሁን የአለም ደቻሳ ወሬ እንዲሁ ተወርቶ ተናደን ወይም ተበሳጭተን ወይም እንባችንን አፍስሰን እንዲሁ ያበቃል። ግን ይሄ ብቻ የሚበቃ አይመስለኝም። ስለዚህ ወገኖች በዝምታ ወይም ደግሞ እኛን ስለደላን ብቻ ከዛ ሁሉ ችግር አልፈን እዚህ መተን እንደገና እንደምንም ምናምን አድርገን ሰራርተን አገራችን መግባትና መውጣት እንድንችል ያለውን እንዳላየን የሰማነውን እንዳልሰማን ሆነን ግን መቀመጥ እኔ በበኩል አይታየኝም። ስለዚህ እኛ እንድንገባ ወደ አገራችን እንደፈለገን እንድንገባ፣ ሌላው ግን እንዲህ ተሰቃይቶ እንዲሞት ግን ወገን እውነተኛ ወገን እውነተኛ ኢትዮጵያዊ ከሆነን ግን ይህንን ማድረግ የሚገባን አይመስለኝም። ስለዚህ ሁላችንም ልናስብበት ይገባል። ያለም ደቻሳ ሞት የሁላችንም ሞት ነው። እውነት ለመናገር እውነት ብታዩት ሞት ነው። መጎተት እንደዛ በሜታ መጎተት መጎተት በጣም ያሳዝናል። ያውን ባረብ ይቅርታ ይደረግልኝና በጣም ነው ያዘንኩትኝ። ስለዚህ ሁላችሁም ብታዩት ሁላችሁም ብታዩት በጣም ነው የምታዝኑት አንድን ወገን እንደዛ ስትጎተት በሜዳ እንደዛ ተጎታ ለዚህ በቅታለች። ምናልባትም ይሄ ቪዲዮ ባይታይ ኖሮ የዚች እህት መኖር አለመኖር የሚባለው ነገር አናውቀው። ሰውየው እንደሚለው ከሆነ ይህንን ቪዲዮ ያወጡብኝ እኔን ለመበቀል ያደረጉት ነው ነው። ስለዚህ የበለጠ መረጃ እንዳትሰጥም የሚፈልጉትንም አድርገው ሊሆን ይችላል። የምናውቀው ነገር የለም። እሷ አልፋለች። ማንም አይናገርም። በሀገራቸው ነው ህግ የሚከናወነው። በሀገራቸው ነው መፍትሄ የሚሰጠው፣ በእኛ ሀገር አይደለም። የእኛ አገር አስተዳደር ብልሹነት በመኖሩ ምክንያት ወጥተን እንኳን የሚከራከርልን የለም። እስቲ ዩ አሁን በህንድ አገር ሁለት የጣሊያን ወታደሮች ገለዋል ተብለው የዚህ የጣሊያን መንግስት የሚሮጠውን ሩጫ አስቡት። እዚህ ሀገር መጥተው በዓለም ህግ መሰረት ባህር ላይ ስለሆነ ችግሩ የተፈጠረው እዚህ በጣሊያን ሀገር መጥተው ፍርዱን እንዲያገኙ እየተሯሯጡ ነው ለሀገራቸው፣ ለዜጋቸው፣ ለወገኖቻቸው። የእኛስ በፍጹም የሰጡትን መልስ ሰምታችኋል። ከዛም በመነሳት ምን ሊሆን እንደሚችል ማወቅ ትችላላችሁ። እያንዳንዳችሁ በመደወልም እዚህም ይሁን ሌላም ቦታ ያለውን ኤምባሲ በመደወል ያለውን ሁኔታ ታውቃላችሁ። እዚህ እያለን አስከሬን እንኳን ለመላክ የሚበዛብንን ቢሮክራሲ ሁላችሁም ታዩታላችሁና ልንል የሚገባውን ልናረግ የሚገባውን ሁላችንም በልቦናችን ልናስበውና ልናረግ ይገባል እላለሁኝ። እስቲ ከሊባኖስ ልጆች የሰጡትን ደግሞ እንስማ። በሊባኖስ ውስጥ ያሉ በስራ ላይ ወይም በቤት ስራ ላይ የሚገኙ ካሉት ውስጥ ኢሳት የመዘገበውን አብራችሁ እንድታዳምጡ ጋብዛችኋል። ለምነን አቤት ብለን ብንበላና ብንሰራ ይሻለናል። ጠፍተን ማለት አጋጣሚ መሞት አለ መሞት አለ። አንድ ሴት ልጅ ጥፊ ትለናለች። እኔ ብዙ ተቃወማለሁ። መጫወቻ ውስጥ ምናምን ይጥፉ ነው የሚሉን። ሌሽ አይረዳቸውም። ለምን ይጠፋሉ? አይረዳቸውም፣ አያያቸውም። ያቺ ልጅ ብር ይዛ መጥፋት አለበት፣ የቤት ኪራይ አለበት፣ በምን ትበላለች? ስሊፐር ገዝቶ ዶም ይሰጣታል የለም ከሀገሯ የባሰ ኑሮ ነው እዚህ ሀገር የምትኖረው። እሺ መጥፋት የለባትም ነው የምለው። በተቻለ መጠን መርዳት ይሻላል። ሌላው ደግሞ አንድ ጥያቄ የምጠይቀው እዚህ ሀገር ሆነን አጋጣሚ አንድ እንሞታለን፣ ይሞታሉ ልጆች አሉ። እዚህ ብዙ የሚቀበሩ ሬሳ አለ። ለምን ይቀበራል? የኢትዮጵያ ዜጋ ኢማራት ውስጥ ለምን ይቀበራል? የሀገር ውስጥ መንግስት ለምንድን ነው ማያየው ማይጠይቀው? ሬሳችን የሰው ሀገር ውስጥ ለምን ይቀበራል? ክርስቲያንም ይሁን ሙስሊም ይሁን ይህንን ነገር እንቅልፍን ከልክሎኛል። ስሰግድ አንድ ቀን ትክክለኛ ሰላት ሰግጄ አላውቅም። ወላሂ ላዚ አላህ ነው የሚያውቀው። ማልቀስ ስራዬ ሬሳችን እዚህ ሀገር መቀበር የለበትም። ችግርም አጥፍታ ሰውን ገላ ይሆናል የሀገሩ መንግስት ተከራክሮ ቅጣቱንም ከቤተሰባኛውን ከህዝባኛውን መክፈልና ተገደለች። ባለፈ ሴት መዳማ ገድላ ጠፍታለች። ተገደለች። ሳርጃ ትገደል። ሬሳዋ የተሄደ ጥያቄ ያለው አይነት ሴትዮና ሰውዬ በኢንተርኔት ነው ያነበቡልኝ የነገሩኝ። እስር ቤት ነው አሉኝ። ሰሞኑ ከረመዳን ረመዳን በተያዘ በሁለት ቀን ነው በሶስት ቀን ገደላት። እስር ቤት ሬሳዋ የት ሄደ? ሌላም እዚህ መኪና ተገጭተው የሚሞቱ ልጆች አሉ። የኢትዮጵያ ባንዲራ የት ሄደ ነው የምለው እኔ የመጨረሻ መሮኛል መሮኛል። አድማጮቻችን እየሰማችሁት ያላችሁት እንግዲህ አንድ እዚህ ጋር ትንሽ የቴክኒክ ችግር ስላለ ነው እኛ እያየ ነው ስለሆነ የምናየው። በጣም ነው የምናዝ ነው። እኔ በጣም አዘኛለሁ ሌሎችም አብረውኝ ያሉት ያው እያዘኑ ነው። ስለዚህ እንባ ብቻ አይበቃውም። እስከ መቼ? እውነቷን ነው። እስከ መቼ እስከ መቼ ነው አስከሬናችን እንኳን አገራችን የማይገባበት? ስለዚህ ሁል ጊዜ ገንዘብ አሰባስበን አስከሬናችን እንልካለን። ያውም በወግ በማዕረግ እንኳን ሳንሞት፣ ለዛም እንኳን የማይመችበት አረብ ሀገር ማለት ነው። ስለዚህ ለምን እንዴት ነው ይህንንስ ማስቆም የሚቻለው? ሁላችንም ልናስበው ይገባል። እንባ ብቻ አይበቃውም። መፍትሄው ምንድን ነው? ለምንድንስ ነው የምንሰደደው? የምናጣው አይመስለኝም። ግን ሁላችንም ሌላ ሰው ሌላ ሌላ ኃይል ሌላ ኃይል ይህን ነገር አስወግዶ ችግራችንን መፍትሄ እንዲሰጠው እንፈልጋለን። ግን ሊሆን አይችልም። ነን ለእኛም መፍትሄ ማግኘት ያለብን። ስለዚህ ወገኖች አስተያየት ካላችሁ ዜሮ ስድስት አርባ ዘጠኝ አስራ ሰባት ሀምሳ ላይ እንገኛለን። እንግዳችንን ከትንሽ ደቂቃ በኋላ ይዘናቸው እንቀርባለን። አብራችሁ እንድትቆዩ እንጋብዛችኋለን። እድሜው ሲገሰግስ ከንቱ ሰው ረስቶ እፉን ረስቶ አይቀርም ማንተራገጥ ያሆን እስኪሞላ ወድቀ እስክትሰበር ሕይወት እንደ ሸክላ ሕይወት እንደ ሸክላ አይቀር መንፋገጥ ሞላ ወድቃ እስክትሰበር ሕይወት እንደ ሸክላ Thank you. ጨለማ በዚያን በሞት መንገድ ተከትሎ አይሄድም ሀብቱ የስጋ ዘመድ ቅድሚያ ያወጥንኳት የሌለው ዘመዱ ሸኝቶት በጥርሱ ችግር ይዞ ሲሞታይ ምንድነው ማልቀሱ? ምንድነው ማልቀሱ? የሌለው ዘመዱን ይሰማሻል? ይሰማሻል? እኔ አሁን ትንሽ የራቀ ድምፅ ነው የሚሰማኝ። ሄሎ፣ እኔ እሰማሻለሁኝ። አንቺ ትሰሚኛለሽ? እሺ፣ እንዴት ነው ይሰማሻል? በደንብ አሁን? አዎ፣ አሁን ይሰማል። ደህና ነው። እሺ፣ እሺ። አሁን በሰማሁት ነገር ልቤ በጣም በጣም በጣም ነው ልቤ ያዘነው። እውነትም ሞት አይቀርም። በሀገራችን እንዲሆን ነው ሞታችን አይቀርም፣ ግን በሰው ሀገር ተመወተን ያልፍልናል ብለን በሰው ሀገር መቅረታችን በጣም ያዘብናል የሆነ ሆኖ ይህን ነገር ሬስፖንሳቢሊቲ ወይም ደግሞ ሀላፊነት መውሰድ ያለበት ማን ነው ብላችሁ ታስባላችሁ? እንግዲህ እኔ የማይገባኝ አንድ ትልቅ ነገር አለ። ኤምባሲዎች ለማን ነው የቆሙት? ኤምባሲዎች ምንድን ነው የሚሰሩት? ስራቸው ምንድን ነው? ለእኛ ቆሞ የሚሟገት ወይ የሚከራከርልን ማን ነው? እንግዲህ እኛም የምንጠያየቅበት እየተጠያየቅንበት ያለው ሁኔታ ነው። በሊባኖስ ያሉት ቀድመን ብለሽ ተከታትለሽ ከሆነ በሊባኖስ ያሉት ከቪኦኤ ለቀረበላቸው ጥያቄ የሰጡት ማብራሪያ አለ። እንደገና በጋዜጠኞች በተለያዩ ጋዜጣዎች የሰፈሩ አሉ። እንግዲህ ምን እንደሚያደርጉ አላወቅንም፣ ግን ሰውየው ተፈቶ በስር ላይ ነው። እስቲ አንቺ እንደው እህትሽ ብትሆን ኖሮ ምን ታረጊ ነበር? እኔ አላቅም። ከአቅም በላይ የሆነ ነገር ነው። ከሰው በላይ የሆነ ነገር ነው። እኔ ምን እንደማደርግ ራሱ አላቅም። እኔ እንደማስበው ጤነኛ ሰው መሆን አይመስለኝም በሚደረገው ነው ነው መልስ ምንም መልስ የለኝም። ግን ይሄንን ነገር ማሻሻል ወይም ደግሞ መሆን የሚገባውን ነገር ብልሞ ለእኛ ኃላፊነትን የሚወስድ አሁን ለምሳሌ እኛ ኢትዮጵያኖች አሉ ኤምባሲ ኤምባሲዎች ስለ ኢትዮጵያውያን ሲከራከሩ ወይም ስለ ኢትዮጵያውያን መብት ነገር ሲናገሩ ሰምቼ አላውቅም። እና እኔ ይመስለኝ ኤምባሲዎች በዚህ ነገር ላይ እንቅስቃሴ ማድረግ እንዳለባቸው ነው የሚሰማኝ። እንግዲህ ኤምባሲዎች እንዳልሽው መንቀሳቀስ አለባቸው። እዚህ ባለሽበት በአካባቢም ያለውን ሁኔታ በተለያዩ ጊዜ አስከሬኖች ለመላክ የመሳሰለውን ሁኔታ የሚያየሽ ይመስለኛል። እንግዲህ አንዳንድ ጉዳዮችንም ለማስፈጸም ና እሺ፣ ከኤምባሲስ ውጭ እኛ እኛ ምንድን ነው ምናደርገው? ከሞት በኋላ ሳይሆን ከሞት በፊት ነው ይሄ ነገር መደረግ ያለበት። ከሞተ በኋላ የሰው ልጅ መረዳት አይቻልም። አስከሬን መላክ ወደ ሀገራችን አሳምሮ ቁም ነገር የለውም ሙሉ በቁማችን መረዳዳት፣ በቁማችን መተሳሰብ፣ በቁማችን መሆን ያለበት ነገር ቢሆን መልካም ነው። ምን ማለት አይደለም። እውነት ነው። ሬሳ ያጠግባል። ለቤተሰብ ጥሩ ነው መላኩ፣ ጥሩ ነው። ሀገራችን እንኳን ሬሳችን መግባቱ በጣም ጥሩ ነው፣ ተደጋፊነት አለው። ግን ከመሞታችን በፊት ብዙ መደረግ ያለበት ነገር አለ። የእኛ ኤምባሲ ግን ምንም አይነት እንቅስቃሴ የለውም። ለምንድን ነው ነገር የሚሆነው? ቤትም ያለው በሮም ብቻ ያለው አይደለም፣ በሁሉም ቦታ ያለው በአረብም ሀገር ቢሆን በተለያዩም ሀገሮች ቢሆኑ ያሉ ኤምባሲዎች ኢትዮጵያውያኖች ሲባሉ እንቅስቃሴ የላቸውም። ለምንድን ነው ይሄ ነገር የሚሆነው? እውነትሽን ነው። ሌላ እኔ እሺ፣ አሁን አንቺ እንዳልሽው ከኤምባሲዎች ውጭ እኛስ ኢትዮጵያውያኖች ለምሳሌ አሁን እዚህ በጣሊያን አካባቢ ያለውን ሁኔታ ታውቂያለሽ እና ተሰባስቦ አንድነት ሆኖ መነጋገርም ይቸግራልና ይሄንን እሳንች እንዴት ታየዋለሽ? አዎ ቢሆን መልካም ነው። ብንሰበሰብ መፍትሄ የሚገኝ ከሆነ መልካም ነው። ለምን ጥሩ ነው። ይቅርታ እንጠይቃለን። ምንም ችግር የለም። ጥሩ ነው። የሞቱ ቀን ብቻ አስከሬን መላክ ሳይሆን ተሰባስቦ ምን እናድርግ፣ ለምን እንዲህ ሆነ፣ እንዴት ሆነ፣ መሻሻል ወይም ደግሞ እንዴት በሆነ የተሻለ ለመኖርም ቢሆን ራሱ ለመኖርም ቢሆን ለመታመምም ቢሆን ለመጠየቅም ቢሆን የታመምም ቢሆን ለመጠየቅ አለን። ይሄ ኢትዮጵያዊ ሆስፒታል ገባ ሲባል አለን ምን ሆኖ ነው ብሎ የሚጋፈጥ ይሄ የግድ ያስፈልጋል። እኔ ደስተኛ ነኝ ብንሰበሰብ ስንሞት ብቻ። እኔ ባለፈው ልንገርሽ፣ ዓርብ ሬሳ ወድቆ አየሁ። አጋጥሞኝ ማለት ሬሳ ያጋጥመኛል መንገድ ላይ ሁሌም፣ ግን እንደ ዓርብ ዕለት አላቅም አላውቅም በፍጹም በታደሰ ማለትሽ ነው? ታደሰ ፍነ። አዎ። እና እኔ ኢትዮጵያዊ መሆኑንም አላወቁ። ልቤ ግን እስከ ቀኑ አምስት ሰዓት ድረስ እንዲቹ እንደተረበሸ ዋልኩኝ ማለት ነው። በኋላ ማታ ስሰማ ኢትዮጵያዊ መሆኑ የሰማው ማለት ነው። አሁንም ያው እንደነበረ ሰማው ማለት ነው። እና ኢትዮጵያዊ ስለሆነ ነው ማለት ነው። እንደ ወንድሜ ነው በቃ ልቤ ሆዴ በቃ ዝርግፍ ያሉ ልክ እንደ ወንድሜ ነው በቃ የተሰማኝ እና እኔ እንጃ መሆን የሚገባው ቢደረግ ኢትዮጵያኖች ብንሰባሰብ እና መደረግ የሚገባው ነገር ሁሉ ቢደረግ እኔ ደስተኛ ነኝ። ወደኋላ መምል አይመስለኝም። እሺ እንግዲህ የኢትዮጵያ community ም በተቻለው መጠን በሬዲዮኑም እንዲሁም በተለያዩ መልኩ አብረን ተገናኝተን እንወያይ፣ እንነጋገር። አንዳንድ ጊዜ ያለ መግባባቶች ይኖራሉ። ያለ መግባባቶች ግን ለአንድ ነገር መፍትሄ ይሆናሉ። ስለዚህ አሁን እህቴ እንዳልሽው ተሰባስበን ችግራችንን እኛው ለእኛው ብንወጣ የሚለውን እኔም ሀሳብሽን እካፈላለሁኝ ና እንግዲህ የኢትዮጵያ community በዚህ ዙሪያ እንዲያስብበት ባሳሰብሽው መሰረት እኔም ለአመራሩ እንዲያስቡበት እላለሁኝ እና ከልብ አመሰግናለሁኝ አስተያየት ስለሰጠሽ። ምንም ችግር የለም፣ ምንም ችግር የለም። እግዚአብሔር ይስጥልኝ። አመሰግናለሁ። አድማጮቻችን እንግዲህ ሌላ እንግዳችንን ከውጭ ለማቅረብ እየተዘጋጀን ነው። በአጋጣሚ በመስመር ላይ ከዚሁ ስለቀረበ ይሄንኑ እያስተናገድን ነበር ያለ ነው። እንግዲህ ሁላችሁም አስተያየት ለመስጠት ለምትፈልጉ 064917 ላይ ነው የምንገኘው። በጣም የሚያሳዝን ነው። አሁን እንዳለችው እህቴ እኛ አስከሬን ለመላክ ብቻ ሳይሆን ከሞትን በኋላ ወይም ከተጎዳን በኋላ ብቻ ሳይሆን ከዛ በፊት ሁላችንም ጥንቃቄ ልናደርግበትና ልንተጋገዝበት ይገባል ነው የኢትዮጵያ ኤምባሲ በዓለም ዙሪያ ያሉት ያላቸው ሁኔታ ለእኛ የመቆም ሁኔታቸውን እንግዲህ አሁን ካስተያየት ወይም ደግሞ ሁላችሁም በየቤታቸው የምታውቁት ይመስለኛል። ስለዚህ በድጋሚ ሁላችሁም ምን እናድርገው በሚለው ዙሪያ ላይ እንግዲህ የየድርሻችንን ማዋጣትና መታገል ይገባናል እላለሁኝ። እዚህ ልናቀርባቸው ያሰብነውን እንግዳችንን እንግዲህ መስመር ላይ ለማስገባት እየታገልን ነው። ምክንያቱም ከውጭም ስልክ ስላለብን ይመስለኛል። እስቲ እንግዲህ መስመር ላይ እንደገቡልን እሳቸውንም ይዘን እንቀርባለን። እና አብራችሁ እንድትቆዩ በድጋሚ እንጋብዛለን። እስከዛው በዚህ ሙዚቃ አብራችሁ ቆዩ። እድሜው ሲገሰግስ ከንቱ ሰው ረስቶ አይቀር ማንፈራገጥ ያሆን እስኪሞላ ወድቀ እስክትሰበር ሕይወት እንደ ሸክላ ሕይወት እንደ ሸክላ ያሆን ሞላ ወድቃ እስክትሰበር ሕይወት እንደ ሸክላ በዚያም በሞት መንገድ ተከትሎ አይሄድም ሀብቱ የስጋ ዘመድ I Madonna. አድማጮቻችን መስመር ላይ ለማስገባት ሞክረን ነበረ፣ ግን ከዚህም ስለሚደወል ነው መሰለኝ ሁለቱንም ከዚህም የሚደወለውን ከውጭም የሚመጣውን ለማቅረብ በፍጹም አልቻልንም። ግን አብራችሁን እንድትቆዩ በድጋሚ እንጋብዛለን። እስቲ እንግዲህ አስተያየት መስጠት የምትፈልጉ አስተያየታችሁን ልትሰጡን ትችላላችሁ። ምክንያቱም አሁን እህታችን እንዳቀረበችው ሁላችንንም ያሳዘነን ሁኔታ ነው። ምንድን ነው መደረግ ያለበት በሚለው ዙሪያ አስተያየታችሁን ብትሰጡን። ምክንያቱም የእኛ የወገኖቻችን ችግር የሁላችንም ችግር ነው። በተለያዩ አገሮች የሚፈጸመው በደልና ግፍ በጣም ቀላል አይደለም። ስለዚህ ምንድን ነው ልናደርግ የሚገባን? እና እባካችሁን አስተያየታችሁን ስጡንና ማድረግ ይገባናል የምንለውን አብረን እናደርጋለን። እስቲ በሊባኖስ አምባሳደር በዋሽንግተን ዲሲ በ Ethiopian community በተሰባሰበበት የተናገሩትን አብረን እናዳምጥ። issues and we also would like to thank the Lebanese government for uh, taking the primary action of uh, announcing that Uh, what happened to the Ethiopian girl is unlawful and inhuman. And we also would like to thank you for uh, primarily you know, uh, arresting the, the person, but we just heard that the guy who was responsible for this action uh, is released. The Daily Star just reported. And uh, today we are here to uh, present two demands, and my colleague Fana, on behalf of the Ethiopian uh, women would, would, would present the, the demands. Thank you, Mr. Ambassador. Uh, Fana, you can uh, proceed and uh, okay. present our demands. Okay. We just wanted to know um, what is the next procedure for uh, the gentleman um, that is in question right now. If you can tell us a little bit about it. I will uh, brief you first of all I, I, will convey my our condolences to what happened. We strongly condemn the tragic event that has happened to your fellow citizen, Ms. Uh, Alem Deshasa. Uh, what happened is unacceptable by all human rights uh, standards. Uh, we can assure you that the Lebanese government uh, is fully and strongly committed uh, to, make, to take all the necessary all the necessary steps and measures to halt uh, accountable the offenders and to prevent uh, any kind of uh, human rights abuse. Okay, I will convey to our government your demands, your concerns, and and we thank you for we thank you for your expression. of solidarize with you. Okay, thank you very much. Thank you. My name? Yes. Frangie, Tony Frangie, F-R-A-N-G-I-E. Thank you. Thank you. Thank you. አድማጮቻችን አሁንም በተደጋጋሚ እንግዳችንን ለማቅረብ እየሞከርን ነው። አስተያየት መስጠት የምትፈልጉ በ 0649175 491750 ላይ እንገኛለን። እስቲ ከኢትዮ ላይን ካገኘ ነው በዚሁ በአለም ደቻሳ ዙሪያ ከተገጠመው አንዱን ግጥም ላንብብላችሁ። አይ እማማ ቴዎዶር ከአቴና አይ እማማ ትል ይሆን የልጅቷ ሞት ስትሰማ ቀኑ ላይ አልፎዱ ላይ ሞላ መኖር ናፍቋት ተደላድለ ኑሮ አጓግቷት ይሁን ብላ ቁራሽ ኩርማን ልትበላ ረሀብ ችግር አምልጥ ብላ ልጇን ቀማት የሞት ሳንቲም ቅርሷን ሁሉን ቋጥራ እንጨት ለቅማ ተበድራ ልትሰለፍ ከሰው ተራ አንድ ልጇን ላረብ ልካ ልጄ ብላ ልትመካ ምኞት ህልሟን ልታሳካ አይማማ ተሳቀቀች። ይብስ መጣ፣ ቀን ጨለመች። ልጇም ሄደች፣ ወጣች፣ ቀረች። ምን ነው ማማ በቀረብሽ ልጅሽ ብትኖር ከማጀትሽ ታመሽ ቀና ብታረግሽ ምርኩዝ ድጋፍ ብትሆንሽ ስትሞቺ ብትቀብርሽ ቶሎ በልተሽ ቆሎ በልተሽ ፍርፋሪ ጦም እንዳዋልሽ ጦም ብታድሪ ከልጅሽ ጋር ብትኖሪ ስትደክሚ ብትሆኝ ጧሪ አንቺም ጓግተሽ እሷም ጓግታ ስትቀብርሽ ልጅሽ ወጥ ስትቀርብሽ ልጅሽ ወጥታ ስትሆንብሽ ሽታ አይችለውም የእናት ሆድሽ መራራ ሆኖ ከፋ ሐዘንሽ ማን ይጋራ ማን ያግዝሽ አልቀላቀልም ዛሬም ሸክምሽ አዘንኩኝ ላንቺም ለሷም ኑሮ እያደር ምን ቢከፋም ድካም ቢኖር ምን ቢያለፋም ተስፋ እንደሆን ጠፍቶ አይጠፋም መጽናናቱን ይስጠሽ ሰላም ይላል እንግዲህ ወገኖች በእንባ ብቻ ሳይሆን ሁላችንም በምንችለውና በምን በማንኛውም ቦታና ስፍራ ለወገኖቻችን መቆም ይገባናል እንላለን። ምክንያቱም በሊቢያ በአረብ ሀገር ባለፈው በክርስትና እምነት ተከታዮች በአንድ ቤት ውስጥ ወደ ሰላሳ ገደማ የሚሆኑ ኢትዮጵያኖች ታስረዋል። ለእነሱ መጮህ ያስፈልጋል። ሌላም ሌላም እኛ እንዲሁ በተለያዩ የጋዜጣ ተዘግበው የምናያቸውን እንጂ ሳይዘገቡ ህይወታቸው ያለፉ ብዙ ወገኖቻችን አሉ። በአረብ ሀገሮች የሚፈጸመውን ስናስብ ራሳቸው ከፎቅ ወርውረው ራሳቸውን ገደሉ ያሰኛሉ። ራሳቸው አንቀው እነሱ ታነቁ ያሰኛሉ። ብዙ ብዙ ሊነገርና ተጽፎ ሊያበቃ የማይችል ችግር ነው በወገኖቻችን ላይ የሚደርሰው። እርግጠኛ ወይም እዚህ ያለ ነው ወይም ደግሞ በሌሎች ዲሞክራቲክ በሆኑ አገሮች ውስጥ የሚኖሩ ኢትዮጵያን ወገኖቻችን ምናልባት ያንን ሁሉ መከራና ፈተና ካሳለፍን በኋላ ላይሰማን ይችል ይሆናል። ግን ወደ ኋላ ዞር ብለን ያችን ያሳለፍናትን ቀን ብናስብ ግን ያ ነገር እንደገና እንዳይደገም በሌላ ወገኖቻችን ላይ እንዳይፈጸም ሁላችንም የምንጸልይ፣ የምንጥር፣ የምናደርግ ይመስለኛል። ስለዚህ ለዚህ ችግር፣ ለዚህ ፈተና፣ ለዚህ ስቃይ ያበቃውን መፍትሄ ልናገኝበት እኛን ከደላን ወይም ያንን ሁሉ መከራና ፈተና ስላለፍን ብቻ ያ ችግር ስላበቃ አበቃ ማለት ግን አይደለም። እስቲ እህት ብትሆን እስቲ እስቲ እናስበው። እህቴ ብትሆን እስቲ እናታችን ብትሆን በሀዘን የምትቆራመተው ሁላችንም ያንን ልናስበው ይገባል። እስቲ እኔ ብሆን ይሄ ደረሰብኝ ምንል ነበር? ምን እፈልግ ነበር? ከወገኖቼ ምንስ እንዲደረግልኝ አስብ ነበር? ነገ እኔ ላይ እንዳይፈጸም የምፈልገው ሌሎች ላይ እንዲፈጸምም አልፈልግም ስለዚህ ይሄ ሁሉ መከራና ችግር ይሄ ሁሉ ፈተና ሊመጣብን የቻለው በእኛው ይመስለኛል ምክንያቱም እኛ ሌሎች ሰዎች ሌሎች ዜጎች ተከራክረውልን ያንን ችግር መፍትሄ እንዲሰጡት ስለምንፈልግ ነው እኛ ግን ለራሳችን አብሮን ላለው ወገናችን ብንቆም ብንነሳ ብንጮህ ብንሰለፍ የእኛ ዛሬ ማለፍ ምናልባት ለነገው ሌሎች ወገኖቻችን መጠናከር ወይም ደግሞ ስቃይን የመቀነስ አቅም የሚኖረን ይመስለኛል። ስለዚህ በተለያዩ ወቅቶች አሁን የታደሰን ያለፈውን ታሪኩን ስናስብና አሁን በዚህ ዓለም ያለመኖሩን የአጋጣሚ አደጋ ቢሆንም ግን በዛ ጊዜ የደረሰበት ድብደባ ሲታሰብ ግን የእኛ አለመተባበር፣ የእኛ አብሮ አለመቆም፣ የእኛ አብሮ ለብዙ ነገር ያለመነሳት ይሄ ሁሉ ችግር አለው። ስለዚህ በምንኖርባቸው በተለያዩ ዓለሞች እኛ ስለተሳካልን ብቻ እኛ ስለምንኖር እኛ ስለምንሰራ ብቻ ብለን ሌላውን እንዳላየን እንዳልሰማን ሆነን ግን የህሊና ተወቃሽ ከመሆን መዳን ያስፈልጋል። ስለዚህ ወገኖች እባካችሁን በምትችሉት ሌት ተቀን ልታስቡበት ይገባል። በተለይ የጣሊያን ኑሮ ኑሮ አይደለም እኔ እስከሚገባኝ ድረስ ስለዚህ በጣም ብዙ ፈተና በዛ በጣም ብዙ መከራ ላይ ነን ያለ ነው እኛ እዚህ ጣሊያን ያለ ነው ከሌሎቹ በጣም በተለየ መልኩ ማለት ነው በስደተኛው መስተንግዶ አኳያ ስናስበው የመጀመሪያ መጠለያ የመጀመሪያ መስተንግዶ የሚባል የሌለበት አገር ውስጥ ነው ያለ ነው እርግጥ የሚበላ ነገር አልጠፋም ቢሆንም ግን መስተንግዷቸውን ሁላችንም እያየ ነው እየተሰቃየንበት ነው መተኛ አጥተው የሚሰቃዩ ወገኖቻችን አሉ ስለዚህ ስርዓትን ተከትለን እንዳንሄድም እያደረጉን እንዳሉ እናውቃለን። ስርዓት አልባ ሆነን እንድንተዳደርም እየገፋፉን መሆኑን ደግሞ ሁላችንም እናደርጋለን፣ እናየዋለን። ከምናደርጋቸው አንዳንድ ሁኔታዎች የቤትን አስመልክቶ የተለያዩ ሁኔታዎችን አስመልክቶ ስለዚህ ይሄንን ነው እንግዲህ ገብት ሁላችንም ነን አገራችን ገብተን በሀገራችን አየር ተንፍሰን በሀገራችን መሬት ሰርተን መኖር የሚገባን ሁላችንም በእኩልነት መተዳደር መቻል አለብን። ስለዚህ እኔ ምን ቸገረኝነትን ስላጠቃን ይመስለኛል ይሄ ሁሉ ፈተና በእህቶቻችን፣ በወንድሞቻችን፣ በእኛም ላይ የሚደርሰው። ስለዚህ እኔ እንደሚታየኝ ከሆነ የስርዓት መበላሸት ለምሳሌ እዚህ ባለንበት ሀገር አንዳንድ ጊዜ ስርዓት መበላሸት ሲኖር ወጥተው ይጮኋሉ። የደሞዝ መስተካከል፣ የስራ ኮንትራት በትክክል ያለመደረግ፣ የተለያዩ ሁኔታዎችን ለኢትዮጵያስ ማን ነፈጋት? ኢትዮጵያ ውስጥ መቼ ነው ይሄስ ነገር ሊኖር የሚችለው? አስበን እናውቃለን? የምንፈልገውንስ ለማግኘት ጠይቀን እናውቃለን? ስለዚህ ያንን ሁሉ ከሀገራችን ያጣነውን ዲሞክራሲ እዚህ ግን ለማግኘት እንጥራለን። በሀገራችንስ ማን ነው ታዲያ ለሀገራችን ዲሞክራሲ ሊያስገኝ የሚችለው? ማን ነው እሱ ሌላ ሰው እኛ ነን ራሳችን። ስለዚህ በሀገራችን ውስጥ ያለው የአስተዳደር ብልሹነት ያመጣው ጣጣ ነው እኔ እንደሚመስለኝ። ስለዚህ እኔ ፖለቲካ ምንድን ነው ለሚለው ትክክለኛ የፖለቲካ እኔ ትምህርት አልተማርኩምም፣ በፖለቲካል ሳይንስም ደግሞ ምሩቅ አይደለሁም። ግን መፍትሄን ስነፈግ ግን ለመፍትሄ ጥያቄ አደርጋለሁ። እዚህ ቤት አጣሁ ብዬ ሰልፍ አለው document ያልተስተካከለም የስራ ፈቃድ አልተሰጠኝም ብዬ ቆማለሁ፣ እጮኋለሁ። ለምሳሌ በፓኬቶ ሲኮሬስ አካባቢ መአት ጊዜ ነው ሰልፍ የወጣ ነው እና የተወሰኑ ነገሮችን ማሻሻል ተችሏል። በስደተኞች ላይ የሕክምና ማግኘትን በነጻ ያ እንግዲህ በተለያዩ ጊዜ የተደረጉ ሰላማዊ ሰልፎች መብቶች ናቸው። ያንን ነገር ያሰረዙት ታስታውሱ ከነበረ document የሌለው ሰው ሕክምና ማግኘት የለበትም የሚል ውሳኔ ላይ ደርሰው ነበር። ግን ሐኪሞች ያን ሌሎችም ረዳት በሙሉ ባደረጉት ጥረት ነው እንግዲህ ያ ነገር ሊቆምና ሊሻሻል የቻለው። ስለዚህ አሁን ማንኛውም document የሌለው ሰው ሕክምና ማግኘት ይችላል። ያ የተገኘው በትግል ነው። እኛም ነጻነታችንን ልናገኝ የምንችለው በትግል ነው። ስለዚህ የምንኖርበት ሀገር ራሱን የቻለ ትምህርት ቤት ይመስለኛል። ህይወት እኮ ትምህርት ቤት ናት። የግድ political science ለማጥናት ሌላ ትምህርት ቤት መሄድ አያስፈልገንም። ከምንኖርበት አካባቢ እንማራለን። ከምንኖርበት አካባቢ የተማርነውን ደግሞ በጎውን ይዘን ለሀገራችን በጎ እንዲሆንልን እንመኛለን፣ እንጥራለን። እንዴትም አድርገን ማግኘት እንዳለብን ከዚህ ከሚከናወነው ሁኔታ የምንረዳ ይመስለኛል። ስለዚህ ወገኖች እያንዳንዳችሁ የራሳችሁን እርምጃ መውሰድ ያለባችሁ ይመስለኛል። ስለዚህ መሰባሰብ መቻል ያስፈልጋል። የቀደሙ አስተያየት ሰጪ ያለችው ነው። ተሰባስበን ለችግራችን አብረን መፍትሄ ልናገኝ ይገባል። በሚያግባባን ነገር ላይ ተግባብተን አንድነት መቆም ያለብን ይመስለኛል። ስለዚህ አድማጮቼ ብዙ እንግዲህ እንግዳችንን ማቅረብ ባለመቻላችን በድጋሚ ይቅርታ ጠይቃለሁ። ግን ሁላችሁም በዚህ ሳምንት ውስጥ በድህረ ገጽ ገብታችሁ የልጅቷን ሁኔታ በማየት ወይም ደግሞ ሌሎች እህቶች፣ ወንድሞች ወይም ደግሞ ከሊቢያ ከተለያዩ አረብ ሀገሮች ሁላችሁም በስደት በባህር አቋርጣችሁ የመጣችሁት ያላችሁትን ችግር ታቀብትላላችሁና ለምንድን ነው ምንስ ነው መፍትሄው የሚለውን ተነጋግረን ውሳኔ ልንሰጥበት ይገባል እላለሁኝ። አብራችሁኝ ስለቆያችሁ በድጋሚ እያመሰገንኩኝ በሚቀጥለው ሳምንት በተመሳሳይ ፕሮግራም እንገናኝ እላለሁኝ። ምክንያቱም ሰዓታችን እያለቀብን ነው ያለው። ስለዚህ አስተያየት መስጠት የምትፈልጉም ቢኖር በሚቀጥለው ሳምንት እንግዲህ ምን እናድርግ በሚለው